ብስምላህ ራሕማን ራሒም ይህ የአቂዳ ትምህርት ክፍል ዘጠኝ ነው አልሐምዱሊላህ ረቢልዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ወባድ ባለፈው ፕሮግራማችን ላይ አቁመን የነበረው እንዳንረሳው ወደ ጥሜት ተጣሪዎች የሚለውን ርዕስ ይዘን ነው የተነሳ ነው ምንድነው ሰዎች ከትክክለኛ አቂዳ ሊርቁባቸው የሚችሉ ሰበቦችን እየተመለከትን ነበር የመጀመሪያው ጅህልና ነው ብለናል ሰዎችን ከትክክለኛው መስመር የሚያስወጣቸው ድንቁርና አለማወቅ ማህይምነት ነው። በሁለተኛ ደረጃ ደግሞ ወደ ጥሜት የሚጣሩ ዱዓቶች ከያቅጣጫው ወደ ክፋት የሚጣሩ ተጣሪዎች፣ ሰባኪያን መነሳታቸው፣ ጠማማ መሪዎች መኖራቸው ይህን የሰው ልጆችን ከትክክለኛው መንገድ እንዲያፈነግጡ የሚያደርጋቸው ነው በሚል ይህንን ቁርአንም በግልጽ ያስቀመጠልን ነቢዩም ሰለላሁ ዐለይሂ ወሰለም ለህዝቦቻቸው ለተከታዮቻቸው የሚፈሩት ጠማማ መሪዎችንና እንደዚሁም ደግሞ ወደ ጀሃነብ የሚጣሩ ወደ ጀሃነብ ደጃፍ የሚጣሩ የጥሜት ተጣሪዎችን እንደሆነ ገልጸውልናል። እነዚህ ሰዎች ደግሞ በየትኛውም ዘመን በየትኛውም ጊዜ ይኖራሉ ብለን አንስተናል። ከዚያ መካከል እንደ ናሙና በሙሳ ዘመን ሙሳ በህይወት እያሉ ገና እሳቸው ሳይሞቱ ወደ ጥሜት ለትንሽ ቀን ከህዝባቸው ራቅ ቢሉ ሰዎችን ያጠመመ እንደ ሳሚሪ የሚባል ወይም ሳምራዊው ሙሳ በመባል የሚታወቀው ሰውን አይተናል። በሁለተኛ ደረጃ ደግሞ የቁረይሾችን አረቦችን ከእስማኤል ሃይማኖት ከትክክለኛው መስመር እንዲወጡ ያደረጋቸው አምር ኢብኑ አሚር ልኹዛኢ የሚባለው ግለሰብ እንግዲህ የእስማኤልን ዲን እንዴት አድርጎ እንዳበላሸ እንደቀየረ ተመልክተናል። በዘመናችን ደግሞ እንዲሁ ሌሎች ደግሞ በየዘመኑ ያሉ በየትኛውም ዘመን የሚነሱ ወደ ጥሜት የሚጣሩ ተጣሪዎች አሉ። ከነቢዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ የተነሱ ደግሞ አሉ። በተለይ ሙስሊሙን ማህበረሰብ ከትክክለኛ አቂዳ ከሱናው መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ካስተማሩ ሱሐቦች ከኖሩበት እምነት እንዲወጡና እንዲያፈነግጡ ካደረጉ ወገኖች መካከል ሁላቱ ረዋፊድ ተጠቃሽ ናቸው ይላሉ። በዘመናችን ካሉ ዛሬም አሉ። እነዚህ እንግዲህ ከሶሃባዎች ማብቂያ አካባቢ ጀምሮ በተለይም ከኡስማን ኢብኑ አፋን ወይም ከአሊ ዘመን ጀምሮ በጣም በከፍተኛ ደረጃ ሲንቀሳቀሱ ያሉና ዲኑን ቅርጹን በመቀያየር ለማጥፋት ያልፈነቀሉት ድንጋይ የለም። የአላ ሱብሓነሁ ወተዓላ ጥበቃ ስላለው እንጂ ዲኑን ሙሉ በሙሉ ለውጠውት ነበር ማለት የሚቻልበት ሂደት ነው ያለው። ዛሬም ቢሆን በከፍተኛ ደረጃ በኢራን በዙሪያው ያሉ የእስና አሸሪያ የአስራ ሁለቱ ኢማሞች ያሉን መሪዎች እያሉ የሚያምኑ ወገኖች እና ከነሱም ደግሞ በጣም ጽንፍ የረገጡት እንደ ኑሰይሪያ ዱሩዝ የሚባሉ አሉ። እነዚህ የጥሜት ተጣሪዎች ተብሎ ያውም በጀማ በቡድን በአገር ደረጃ የተደራጁ ናቸው። ሁላቱ ረዋፊል ብሎ አንስተውልናል። እነዚህ እንግዲህ ወፊል አስር ለሐዲስ ሁላቱ ረዋፊድ ይዝከሩነ ማለት ነው። እዚህ ቦታ ላይ እነዚህ ጽንፈኛ ራፊዳዎች ራፊዳ የሚባሉት እንግዲህ ለአሊ ብን ሁሴይን ዘይኑል አቢዲን የኡመርንና አቡበክርን ዑስማንን አውግዝ ብለው ሀሳብ ሲያቀርቡላቸው የእነሱን አመራር የነሱ ኺላፋ የተሳሳተና ትክክለኛ ያልነበር ነበረ በልና ከዛ መሪያችን ትሆናለህ ሲሉት በጭራሽ እኔ አልቀበልም እንዲህ አይነቱን ሀሳባችሁን። እነዚህ የነቢዩ ሰለላሁ ዐለይሂ ወሰለም ቀኝ እጆች የነበሩ ወሳኝ ሰዎች ናቸው። እነሱን አላወግዝንም አልቀበልም ሲላቸው ረፈድናከ ተቃውመናሃል፣ ካሁን በኋላ አንቀበልም ያንተን አመራር ምናምን ስላሉ ነው ራፊዳ የተባሉትም ይባላል። ሌላም ሌላም ምክንያት ተሰጥቷል። ያው ረዋፊድ የሚለው የራፊዳ የብዙ ቁጥር ነው። ወቅድ ኻለፉ ኡሱል አህሊ ሱነቲ እነዚህ ራፊዳ የሚባሉት ወይም ደግሞ ባጭሩ ህዝባችን እንደሚገባው ዓለመል ኢስላሚ አሁን ብዙ ጊዜ ሲነሳ ተራው ሰው እንደሚሰማው በዜና በማስ ሚዲያዎችም የሱኒው ዓለምና የሺያ ዓለም ተብሎ ይጠራል። ሺያዎችና ሱኒዎች እየተባለ ሱኒ የሚባለው የኹለፋው ራሺዲን የአራቱንም ኸሊፋነት በቅደም ተከተላቸው መሰረት የተቀበሉ ሶሃቦችን የሚያከብሩ ሶሃቦችን የሚቀበሉ የማያከፍሩ ሲሆኑ ሺያ የሚባለው ደግሞ የኸሊፋዎችን አመራር የማይቀበል ከአሊ ጀምሮ እንቆጥራለን የሚሉና ሶስቱ የአሊንና የአህለል ቤቶችን ስልጣን የነጠቁ የነቢዩን ወስያ የበሉ ኩፋሮች ከሃዲያኖች ናቸው ብለው የሚያወግዙ ናቸው ሺአ የሚባሉትና ከነሱም ደግሞ ብዙ አይነት አንጃ አለው ለዘብተኛ የሚባሉ አሉ በመካከለኛ በጣም ሁላት የሚባሉ ጽንፈኛ የሚባሉ አሉና እነዚህ ነው እንግዲህ እዚህ ቦታ ላይ ረዋፊድ ስንል ርቀን እንዳንሄድ ሺአዎችን ለማለት ነው። ሺአዎችና መሰሎቻቸው ከነሱ በጣም ጽንፍ የረገጡት አሊ ያላህ ነው እስከ ማለት ድረስ የደረሱበትና አላህ በአሊ አማካኝነት ልክ ክርስቲያኖቹ አምላክ በኢየሱስ ተገለጠ እንደሚሉት ወይም የሂንዶቹ ቡድሃ በነ ቡድሃ በነ ክሪሽና በመሳሰሉት ተገለጸ እንደሚሉት እነዚህም ደግሞ ጽንፈኛዎቹ በአልይ ተገለጸ አልይ እንግዲህ አላህ በአልይ ውስጥ አላህ ገብቷል። አላህ አልይ ራሱ አላህ ነው እስከ ማለት የደረሱ ማለት ነው። እንዲህ አይነት አሉ። ግማሾቹ ደግሞ አልይ ነበር ነብይ መሆን የሚገባው መሐመድ ጅብሪል ተሳስቶ ነው እንዲያደረገው የሚሉም አሉ። አይነታቸው ብዙ ነው። አላህ የጠበቀን ከነሱ መንገድ على كل هل النزي وقد خالفوا أصول أهل السنة في أمور كثيرة يا أهل السنة والجماعة يا نبي صلى الله عليه وسلم النا يا صحابة من قد يمكتلوا تنسوتشن ببزو ينسون مكتل ينسون مسارات وشين بابزو نجروش تقارنوا الناجين يأتوا لنا كزياس منها ردهم للأحاديث النبوية الصحيحة شعوتش صحيح هونو بخاري مسلم أبو داود ترمزي نسائي ابن ماجه نا إمام أحمد ليلوتشم بسوني على من የሐዲስ ጥራዞች ላይ የተዘገቡ ሰሂህ የሆኑ ሐዲሶችን በጭራሽ አይቀበሉም። ወኢንካሩሁም ለሃ ቢልሃዋ ወልመዛጅ በራሳቸው በግል ዝንባል የተነስተውና ወልመዛጅ ደበረኝ ደሳለኝ በሚል በራሳቸው ውስጣዊ ስሜት ተነሳስተው ሐዲሶችን ያወግዛሉ። ወለይሰ ቢልከዋኢድ ልሐዲስያ አለቲ አለይሃ አኢመቱል ሐዲስ እነዚህን ሀዲሶች አንቀበልም የሚሉት የሀዲስ ሊቃውንቶች ባስቀመጧቸው መስፈርቶች መሰረት ትክክለኛ አይደሉም በሚል አይደለም። በመሰረቱ እነሱ ከራሳቸው ከግል ዝንባሌያቸውና ከራሳቸው ስሜት ተነስተው ነው። ይሄ አንዱ በሽታቸው ነው። ወሚን ዛሊከ ኢንካሩሁም ሊልአሐዲስ ሰሒሃ አለቲ ጃአት በያነን ሚን ነቢይ ሰለላሁ ዐለይሂ ወሰለም ሊባዕድ ልገይብያት ሚን አሽራጥ ሰዓቲ ወአላማቲያ በተለይ ደግሞ በተናጠል ሰሂህ የሆኑ ሀዲሶችን ነቢዩ ሰለላሁ ዐለይሂ ወሰለም የተናገሯቸው ሀዲሶች አሉ። ገይብያት የሆኑ የቂያማ ምልክቶች፣ የቂያማ መዳረሻ አካባቢ የሚከሰቱ እውነቶችን አለቲ ተኩኑ ፊ አኺሪ ዘማን በአኺሩ ዘማን ላይ የሚሆኑ ለምሳሌ ከማሁል ዋቂ ፊ ደጃል ደጃል የሚባል ይነሳል ብለው ነቢያችን የተናገሩት ቡኻሪ፣ ሙስሊም የተለያዩ ሀዲሶች ላይ የተጠቀሰው የኢሳ አለይሂ ሰላም ከሰማይ ወደ ምድር መውረድ እንደዚሁም ደግሞ መህዲ አልሙንተዘር የሚጠበቀው መህዲ የእሱን መምጣት መሰል ነገሮች እነዚህ እነዚህ ነገሮች በሙሉ በሀዲስ የመጡትን ሁሉ ያስተባብላሉ። ይሄ ሺዓ ጋር ብንሄድ በአጠቃላይ በእኛ በሱኒው ሱኒው ዓለም የተቀበላቸው የሀዲስ ምንጮች ላይ የተጠቀሱትን በሙሉ ያስተባብላሉ። ምክንያቱም እነዚህ ሀዲሶች ያስተላለፉት ሰሃቦች ናቸው። ሰሃቦች ደግሞ በእነሱ መለኪያ ካፊሮች ናቸው ብለው ስለሚያምኑ እነዚህን ሁሉ ውድቅ ያደርጋሉ። እንግዲህ በብዙ መሰረቶች ይቃረናሉ ብለናል። መህዲ ስንል እኛ መህዲ የምንለውና የእነሱ መህዲ ሁለቱ ለየቅል ነው። ሺያዎች መህዲይን እንጠብቃለን ይላሉ። መህዲይ ማለት በሱኒ የሐዲስ መዛግብቶች ውስጥ ያለው በታሪክ ኢስላሚ ይሄ በእስላማዊ ታሪክ በትክክለኛው የሚታወቀው መህዲ ነቢያችን ሰለላሁ ዐለይሂ ወሰለም ወደፊት ይመጣል ያሉት እስከነ ስሙ ነው የተናገሩት። ሁወ ሙሐመድ ኢብኑ አብድላህ ስሙ እንደኔ ስም የሆነ የአባቱም ስም እንደኔ የሆነ ብለዋል ነቢያችን ከቤተሰቤ የሆነ ብለዋል العلوي ነው አልዓለዊ ስንል ሙሐመድ ብኑ ዓብድላህ አልዓለዊ العلوي ከአሊ ቤተሰብ ከአሊ የዘር ሐረግ የሚመዘዝ ማለት ነው الفاطمي ደግሞ ከአሊ ሆኖ ከፋጢማ የተወለደ ማለት የዘር ሐረጉ በዚያው የሚሄድ الحسني በሐሰን ኢብኑ አሊ በዚያ መስመር በሁሴን ሳይሆን በሐሰን በኩል የሚመጣ የሆነ ሰው እንደሆነ ነቢያችን ነግረውናል يصلحه الله في ليلة ይህን ግለሰብ አላህ በአንድ ጀንበር ያስተካክለውና አሉ አየቱቡ አለይህ ተውበት እንዲያደርግ አላህ ተውበቱን ለተውበት ይወፍቀዋል ተውበቱን አላህ ይቀበለዋል ወይፈሂመሁ ወዲያውኑ የእስልምናን ግንዛቤ እውቀት ይሰጠዋል ወዩርሺድሁ ባዕድ አለም የኩን ከዛሊከ መጀመሪያ እንደዚህ ያልነበረ ወንጀል ላይ የነበረ ምናልባት በተለያዩ ነገሮች በስህተት ላይ የተሰማራ ግለሰብ ነው። ነገር ግን አውቶማቲካሊ አላህ በአንድ ሌሊት በአንድ ጀንበር ቀይሮት ተውበት አድርጎ የእስልምና ግንዛቤ በውስጡ አድሮ ለትክክለኛው ነገር አላህ ገጥሞት ከዚያ በኋላ ያ መጀመሪያ ያልነበረውን ባህሪውን ቀይሮ ወዲያውኑ የእስላም ጠበቃ ሆኖ እንዲነሳ ያደርገዋል ብለዋል። ወዩአይድሁ ቢናስ ሚን አህሊል መሽሪቅ ወየንሱሩ ነው ከምስራቅ አካባቢ በሚነሱ እንግዲህ ሰዎች አላህ ይረዳዋል። ከምስራቅ አካባቢ ያሉ እሱም የእሱን መንገድ ትክክለኛውን እሱ የተረዳውን ያስረዳቸዋል። እነዛም ሰዎች ከጎኑ ይቆማሉ። ወዩቂሙነ ሱልጣነሁ መንግስቱን ወዲያውኑ ያቋቁማል ነው ያሉት ነቢያችን እና ይሄ ወሁል መምዱሁ አልመውዑዱ ቢውጁዲ ፊ አኺሪ ዘማን ይህ ግለሰብ እንግዲህ በአኺሩ ዘማን ላይ ኢሳ ከመምጣቱ ደጃል ከመነሳቱ በፊት እንደሚነሳ ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። በነቢዩ አንደበት የተወደሰ እንደዚሁም ደግሞ በነቢዩ አንደበት ይመጣል ብሎ ተብሎ ተስፋ የተነገረለት ነው። ወዩባይዑ ለሁ ኢንደል በይትል ሐራም መስጂድል ሐራም አጠገብ ሰዎች በይዓ ይገቡለታል ብለው ነቢያችን ትንቢት ተናግሯል። ወየሲሩ ኸሊፈተል ሙስሊሚን እንግዲህ በዛን ዘመን ለሚኖሩ ሙስሊሞች የነቢዩ ሰለላሁ ዐለይሂ ወሰለም ተተኪ ኸሊፋ ሆኖ የሙስሊሞች አስተዳደር ይሆናል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ገልጸውልናል። ይሄ እንግዲህ እኛ ጋር ያለው በሱናው ዓለም የሚታወቀው ትክክለኛ መህዲ ይሄ ነው። እዚህ ላይ ፋይደቱን እስራኤያ እንግዲህ አእምሯችንን ለማበልጸግ በጎን የሚያስተላልፉልን ጠቀሜታ አለና እዛ ላይ ምን ወለይሰል መቅሱዱ ሚን ሀዘል መህዲ ይሄ መህዲ ስንል የታሰበው ማየዝዑሙ ራፊዳ ሺአዎች የሚያስቡትን መህዲይን አይደለም። እነሱ ሺአዎች የሚሉት አነሁ መውጁዱ ልአን ይሄ መህዲ አሁን ተፈጥሮ በህይወት ያለ ነው ወይን የሆነ ሳሙራ የሚባል ከተማቸው ላይ የሆነ ሲርዳብ ሲርዳብ ማለት እንደ ዋሻ ነገር ነው። እዛ ውስጥ ገብተዋል ብለው ወይን ተዚሩ ነው ኹሩጀሁ ሚን ሲርዳብ ሳሙራ ከሳሙራ ዋሻ ይወጣል ብለው የሚጠባበቁትን ይሄ ፌኩን ወይም የውሸቱን መህዲይ አይደለም። ኢዝ ዛከ ነው ሚን ልሀዘያን ይሄ እንግዲህ እነሱ የሚሉት እዛ ከምሽጉ ይወጣል እዚህ ውስጥ ገብቶ ተደብቆ ውስጥ ላይ አለ ወደፊት ጊዜው ሲደርስ ይወጣል የሚሉት ይሄ ነውዑ ሚነል ሀዘያን ነው ይላሉ ይሄ ዝም ብሎ ቅዠትና እብደት ነው አሉት ወሐወሱን ሸዲዱ ሚን ሸይጣን ይሄ ከሸይጣን በኩል እንደው ሺአዎችን የተጠናወታቸው እብደት ካልሆነ ከባድ እብደት ካልሆነ በስተቀር ሌላ ምንም ሊሆን አይችልም ምክንያቱም አይሱ ደሊላ አለይህ ሚን ኪታቢን ወላ ሱነትን ወላ ማዕቁልን ሰሂህ ይሄ ከቁርአንም ሆነ ከሱና ወላ ከትክክለኛ logical የሆነ ማስረጃ የሌለው ዝም ብሎ የሺአ መሪዎች በመህዲ ላይ የቀጠፉትና በሱ ስም የሚነግዱበት ነው። ሰዎችን እዛ ቦታ ላይ የመጡ የተለያየ ስጦታዎችን ለመህዲ እንዲያቀርቡ በሚል ሽፋን ቅስቀሳ ያደርጋሉ። ከዛ ከህዝቡ የሚገኘውን ሳንቲምና ገንዘብ እየሰበሰቡ ቅርጥፍ አድርጎ የሚበሉ አጭበርባሪ የሺአ መሪዎች የፈጠሩት ነው። ይሄ እንግዲህ ይህ ነገር ሊአነሁ ዛከ ነውኡ ሚነል ሐዘያን ነው። ይሄ ሐዘያን ማለት እዚህ ቦታ ላይ ይሄ ቅዠት እብደት እንደማለት ነው። ሐወስም ልክ እንደ እብደት ነው። ስለዚህ ይሄ ዝም ብሎ የሺያ ምሁራንን የሚሉ ሰዎች የፈጠሩት እብደትና ቅጥፈት ነው። ልክ አሁን አንዳንድ ጊዜ ነሳራዎች አካባቢ ላይ እንደምናየው ጨረቃ ላይ ማርያምን አየናት የቤተክርስቲያኑ እንትኑ ማማ ላይ እንደዚህ ተመለከትናት ምናምን ከሚሉት ከእንዲህ እንዲህ አይነቱ ምንም መረጃ የሌለው አቅል የማይቀበለው ሁራፋት የዛ አይነት ቢጤ ነው እያሉን ነው። እነሱ የሚሉት መህዲ ሌላ፣ እኛ የምንለው መህዲ ሌላ ነው። የነሱ በህይወት ያለ ግን በሰዓቱ ሸሽቶ እዛ ውስጥ የገባ ብለው መሐመድ አልአስክሪ ነው ምናምን የሚሉት አስራ ሁለተኛው ኢማማችን ነው ብለው የሚቆጥሩት ነው ወደፊት ይወጣል እያሉ እዛ ዋሻው አካባቢ ሄዶ ሁል ጊዜ እንዲሁ ሲያጓሩና ሲጮሁ የተለያየ አምልኮዎችን ሲያካሂዱ የሚውሉበት ይሄ የሺያዎቹ የራፊዳዎቹ forged የሆነው መህዲ ነው። ከላይ ያነሳነው ደግሞ ትክክለኛው መህዲ ነቢያችን በሀዲስ የገለጹት ነው። አላኩልሃል የመህዲን እኛ ከላይ ያነሳነውንም የሚቀበሉ አለመሆናቸውንና በራሳቸው ትርጓሜ አሁን ከኋላ ያነሳነውን ነው መህዲ ብለው ሺያዎች የሚያስቡት። ሌላው እነዚህ ራፊዳዎች ከአህለ ሱና ወልጀማ ከሚቃረኑበት ነገር ሌላው ምንድነው? የአህለ ሱና ወልጀማን መሰረቶችን የሚያፈርሱ ከሚሰሯቸው ነገሮች ሰዎችን ከትክክለኛ መንገድ ከሚያሳስቱበት አንዱ ጣዕንሁም ፊ ሰሃበቲ የነቢዩ صلى الله عليه وسلم ሰሃቦችን ማንቋሸሻቸውና መስደባቸው እስከ ማክፈር መድረሳቸው ነው ወቢኻሰቲን ፊ ሱሐቢይ ልጀሊል በተለይ ደግሞ ያው ትልቁን ሱሐቢ ከሌሎች ሱሐቦች ብዙም ይበልጣል ማለት ሳይሆን እዚህ ቦታ ላይ እሱም ምንም ያንሰው ነገር አይደለም ነቢያችንም ብዙ ትንቢት የነገሩለትን ሱሐቢ ትልቁን ሱሐቢ በተለይ ሙአውያ ኢብኑ አቢ ሱፊያንን ምን ይላሉ حيث يقولون فيه أنه بداية كارثتنا እሱ የአደጋችን ዋና ጅማሬ ነው እሱ በጣም መጥፎ ነው አደገኛ ሰው ነው እሱ ከመጣ በኋላ ነው አህልል ቤቶች ላይ ችግርም ሁሉም ነገር የተፈጠረው በሚል ልክ የሺያዎች ልክ የውድቀታቸው ያደጋቸው ጅማሮ እንደሆነ አድርገው የሚናገሩት ማአውያንም ሆነ ማአውያ አንዱ ተነሳ እንጂ እዚህ ቦታ ላይ እሱን ሌላውን ሀራ ማታ ሲረግሙ ይውላሉ ቢባልም ከሱም ባልተናነሰ ወይም በበለጠ መልኩ አቡበክርን፣ ዑመርን እነ ዑስማንን ሁሉ ሲያከፍሩና ሲሳደቡ የሚውሉ ናቸው። ለአነቱላ አላ አቡበክር አላ ዑመር እያሉ ኬክ ሲቆርሱ፣ ዳቦ ሲቆርሱ እንደዚህ የሚሉበት ሂደት ነው ያለው። በአሁኑ ሰዓት ዓለም አንድ በሆነችበትና የተለያዩ የመገናኛ አውታሮች በተፈጠሩበት ዘመን ሺያዎች ምን እንደሚሉ ለማወቅ የፈለገ ሰው ቴሌቪዥናቸውን ብቻ መክፈት ይበቀዋል። ሌላው አልጉሉ ፊ ተዕዚም ልዓቅሊ እነዚህ ሺያዎቹ አካባቢ በተለይ ራፊዳዎቹ ጋር ያለው አእምሮን ከሚገባው በላይ መቀደስም በአእምሮ ጉዳይ ላይ ወሰን ማለፍም አለ ወረፍኡ ፈውቀ መንዚለት ፈውቀ መንዚለትህ ላኢቀት ቢህ ለአእምሮ ከሚገባው ደረጃ በላይ ከፍ ማድረግ ያም ቢሀይቱ የኩኑ ሐከመን አላ ኑሱስ ልኪታቢ ወሰሒህ ሱና ወሙቀደመን አለያ እነሱ በቃ ከቁርአን ጥቅሶችም ሆነ ከትክክለኛ የነቢያዊ ሐዲሶች በላይ በእነሱ ላይ ፈራጅ በእነርሱ ላይ ቀዳሚ አድርገው የሚያዩበትና ለአቅላቸው ትልቅ ቦታ የሚሰጡበትም ሁኔታ አለ። ይሄ እንግዲህ ራፊዳዎችን በዚህ ዘመን እንደ ናሙና በማንሳት ነው ራፊዳዎች ተነሱ እንጂ ከዚህም ባሻገር ብዙ አህባሽንም ልናነሳው እንችላለን። ሱፊያው አለም ውስጥ ያለ የተለያዩ ነገሮች አሉ። ሁላቱ ረዋፊድ ብቻ ሳይሆን እሳቸው እዚህ በጣም እንግዲህ የገነነውና ከበድ ያለውን አነሱ እንጂ ከነዚህም በታች የሆኑ ከነዚህም ደግሞ የከፉ ምናልባትም እዚህ ያልተነሱ ኑሴይርያዎች፣ ድሩዞች ምናምን የመሳሰሉት ለምሳሌ እነ በሻር አልአሰድና ቤተሰቦቹ የሚከተሉት የድሩዝ እምነት አለ። እነዚህ አሊ አላህ ነው የሚሉ ናቸው። እንግዲህ ዑለማዎች ኩፋር ናቸው ብለው የሐከሙባቸው እንዲህ አይነቶች ብዙ ናቸው። አላኩል ያህል በአጠቃላይ ጥሜት ተጣሪዎችና የተሳሳቱ መሪዎች ሰዎች ከትክክለኛው አቂዳ ለመውጣት ሰበብ ናቸውና ከሰበቦቹ ውስጥ ይቆጠራሉ ለማለት ነው። ሌላው ወሚን አስባብ ልኢንሕራፍ አን ልዓቂደት ሰሂሃ ኢትባኡ ልሐዋ በሶስተኛ ደረጃ ከትክክለኛ አቂዳ ለመውጣት መንስኤ ተደርገው ከሚቆጠሩት ነገሮች አንዱ ኢትባኡ ልሐዋ ነው። ኢትባኡ ልሐዋ ማለት ሰዎች የግል ዝንባሌያቸውና ፍላጎታቸውን መከተል ቁርአንና ሐዲስን ከማዳመጥና የቁርአንና ሐዲስን መልእክት አሚን ብሎ እሺ ብሎ ከመቀበል ፈንታ የራሳቸውን የግል ፍላጎት መከተልም ከትክክለኛ አቂዳ ከትክክለኛ እምነት ከነቢዩ ሰለላሁ ዐለይሂ ወሰለም ከሷቦች መንገድ እንዲያፈነግጡ ያደርጋቸዋል። وهو اتباع ما تحب النفس ይሄ ኢትባኡ ለሐዋ ማለት ወሆ ኢትባኡ ማ ቱሂቡሁ አነፍሱ ወተሽተሄ አንድ ሰው ነፍሱ የምትወደውና የምትፈልገውን ነገር ዝም ብሎ መከተል ማለት ነው። ነፍሱን ማምለክ እንደማለት ነው። ሚማ ቀድ የኩኑ ናፊዐን ለዛች ለነፍሱ ያ ነገር ጠቃሚ ሊሆን ይችላል። አው ዷረን ቢሃ ወይ እሷን የሚጎዳት ነገር ሊሆን ይችላል። አያሳስበውም። ብቻ እሱ ዝም ብሎ ነፍሱ ስለወደደችው ያንን ነገር በጭፍን መከተል ነው። ነፍሱን እንግዲህ አትባ ነፍሰሁ ሀዋሃ እንደተባለው አልከይሱ መንዳነ ነፍሰሁ ብልህ ሰው ማለት ነፍሱን የተቆጣጠረና ወአሚለ ሊማ ባዕድ ለመውት ከሞት በኋላ ላለው ህይወቱ የሰራ ነው ተብለዋል። ወልዓጂዝ ደግሞ የተባለው ደካማ የማይረባ ሰው መን አትበአ ነፍሰሁ ሀዋሃ መን አትበአ ነፍሰሁ ነፍሱን ያስከተለ ሀዋሃ ዝንባሌዋን እንድትከተል ያደረገ ነው ተብሎ በሀዲስ ላይ እንደመጣው ማለት ነው ወልመቅሱድ ሁና ማካነ ዷረን ቢሃ እንግዲህ ነፍስ እሷን እዚህ የተፈለገው ሀዋ የሚባለው ነገር ነፍስ የምትወደው የምትፈልገው ነው ወይ የሚጠቅማት ነገር ሊሆን ይችላል ወይ የሚጎዳት። እዚህ ቦታ ላይ የሚጠቅማትን ነገር ሸሪያው አትከተይ፣ ያንን ነገር አትፈልጊ አይላትም ሸሪያውን በጠበቀ መሰረት። ነገር ግን እዚህ የተፈለገው ማካነ ዷረን ቢሃ እሷን የሚጎዳት የሆነን ነገር ነገር ግን እሷ ስለወደደችው ብቻ እንድትከተል ማድረግ ማለት ነው። ይሄንን መከተል በራሱ አንዳንድ ጊዜ እስከ ነፍስያ ነፍስ የምትወደውን ነገር መከተል እስከ አምልኮ ድረስ ሊደርስ ይችላል ሙኽሪጅ ለሃ አን ዳኢረት ልሐቅ ነፍስን ከእውነት ፍሬም ከእውነት ማዕቀፍ የሚያስወጣት ማለት ነው እንዲህ አይነት ነፍስያን መከተል ይሄ ራሱ ከትክክለኛው መንገድ የመውጫ መንገዶች ከትክክለኛው አቂዳ ለማፈንገጥ ከሚዳርጉ ነገሮች አንዱ ነው ብለው ነው ያነሱት ወላ አድለቱ አላ ዛሊከ ላይ እንግዲህ ነፍስን ነፍስያን መከተል ሀዋን መከተል እንዴት ከሸሪያው እንደሚያስወጣ ስንመለከት ቁርአን በግልጽ አስቀምጦልናል። አፈራአይተ መን ተኸዘ ኢላሃሁ ሀዋሁ አላቸው ለነቢያችን። እስቲ ንገረኝ አየህን ይላቸዋል። መን ተኸዘ ኢላሃሁ ሀዋሁ ዝንባሌውን አምላኩ አድርጎ የያዘ ወአበለሁ ላሁ አላ ዒልሚን አላህ ስብሓነሁ ወተዓላ በእውቀት ላይ ሆኖ ያሳሳተውን ሰው አየህን እያወቀ የጠፋ ማለት ነው። ሐቁ ጠፍቶት ሳይሆን እያወቀ ገደል የገባ ይሄ አቡ ጀህልና መሰሎችን ነው ተብሏል። ሰበብ ንዝሉ ሌሎችንም ከሱ በኋላ የመጡትንም በሙሉ ያካትታል። ወከተማ አላ ሰምዒህ ወቀልቢህ አላህ በመስሚያው በልቡ ላይ ያተመበት፣ ወጀዓለ አላ በሰሪህ ግሻወትን በአይኑ ላይ መሸፈኛን ያደረገበት እንዲህ አይነቱን ሰው አየህን አላቸው ለነቢዩ ሰለላሁ ዐለይሂ አይገርምም አላቸው ሐቁ ሳይጠፋው እውነትን እያወቀ በእውነት ላይ አላህ ያሳሳተው ለስሜቱን የሚያመልክ ለስሜቱ ብሎ እውነትን የሚደፈጥጥ ፈመን የህዲህ ሚን ባዕድላህ እንግዲህ አላ ካጠመመው በኋላ ማን ነው እሱን የሚመራው አለ አፈላ ተዘከሩን አታስተነትኑም ብሎ አስቀምጧል ሰው የገዛ ነፍሱ ራሱ ከትክክለኛው መንገድ ሊያስወጣው እንደሚችል ነፍሱን አምላክ አድርጎ መያዝ ነፍሱ የምትፈልገውን ነገር ብቻ መከተል ይሄም ሐቅን ነገር ሰው እንዳይከተል እንደሚያደርገው ይሄ አንቀጽ ያሳያል ሱረቱል ጃሲያ 23 ቁጥር ላይ የተጠቀሰው በሁለተኛ ደረጃ ያነሱት አንቀጽ ፈኢለ የስተጂቡ ለካ አላቸው ለነቢያችን ሰለላሁ ዐለይሂ ወሰለም አንተ የምታደርግላቸውን ጥሪ የማይቀበሉ ከሆነ ፈዕለም አላቸው እወቅ አነማ የተቢዑነ አህዋአሁም እነሱ ዝንባሌዎቻቸውን እንጂ ሌላን ነገር አይደለም የሚከተሉት አለ የገዛ ዝንባሌያቸውን መረጃ ኖሯቸው ደሊል ኖሯቸው ትክክለኛ ሐቁን አይደለም ወመን አበሉ ሚመን ይተባአ ሀዋሁ ቢገይሪ ሁደን ሚንላህ የገዛ ዝንባሌውን እንደው ያለምንም ማስረጃ ከአላህ በኩል የመጣው መለኮታዊ ማስረጃ ሳይኖር ዝም ብሎ በደመ ነፍስ የግል ዝንባሌውን ከሚከተል ሰው የበለጠ ለመሆኑ ጠማማ አለን አለ ኢነላህ ላ ያህዲ ልቀውም ዛሊሚን አላህ እንዲህ አይነት ጠማማ ሰዎችን በደለኛ ሰዎችን አይመራም ብሎ ሱረቱል ቀሰስ 50 ቁጥር ላይ አንስተዋል እንግዲህ እነዚህ ሁለት አንቀጾች የሚያሳዩት ሰዎች የገዛ ዝንባሌያቸውና ፍላጎታቸውን መከተላቸው የዛ ተገዥና ባሪያ መሆናቸው ከትክክለኛ መንገድ እንዲወጡ ያደርጋቸዋል ማለት ነው። በአራተኛ ደረጃ አልጉሉው ፊ ሷሊሂን ሰዎች ከትክክለኛ መንገድ እንዲወጡ የሚያደርገው ምንድን ነው? ሷሊህ የሚባሉ ደጋግ የሚባሉ ጻድቃን የሚባሉ ሰዎች ላይ ወሰን ማለፍ ሷሊሆችን መውደድ እነሱን ማፍቀር እነሱን ማክበር ሸሪያችን ያበረታታል እነሱን አዛ ማድረግም የተከለከለ ነው የአላህን ስብሓንሁ ወተዓላን ወዳጆች የእሱን ባሮችን አዛ አታድርጉ ብሎ አላህ በግልጽ አስቀምጦልናል ነቢያችንም ስለ ላ ስለም አላህ ስብሓንሁ ወተላ ምን ብሏ መን አዳ ሊ ወልየን ፈቀድ አዘንቱ ቢልሐርብ የኔን ወዳጅ የኔን ባሪያ አዛ የሚያደርግ ሰው ጦርነት አውጄበታለሁ ብሎ አላህ ሱብሓነሁ ወተዓላ በግልጽ አስቀምጧል። ሷሊሆችን፣ ሙእሚኖችን፣ ተቅዮችን መውደድ የሁላችንም ግዴታ ነው። ይሁንና ግን ከሚገባው በላይ በተለይ ትልልቅ ሰዎች የሚባሉ የሃይማኖት መምህራን አቢድ የሆኑ ሰዎችን ወደድናቸው በሚል <coughs> በእነሱ ላይ ወሰን ማለፍ ይሄ ጉሉው ይባላል። ለዚህ ነው አልጉሉው ፊ ሷሊሂን ብሎ ጉሉው ማለት ወሁ አዚያደቱ ፊ መድሒ እነሱን በማወደስ እነሱን በማመስገን በኩል በጣም ከሚገባው በላይ ጨማምሮ ያሌላቸውን ነገር እነሱ ላይ መቆለል ማለት ነው። እነሱን በማወደስ የአላህን ስልጣን ለነሱ አሳልፎ መስጠት ወረፍዑም ፈውከ መካነቲም ከደረጃቸው በላይ ከፍ ማድረግ ለምሳሌ ቢአዩ ጀዐለ ለሁም ሸይኡ ሚን ልዒባደቲ ለአላህ የሚገባውን አምልኮ ለነሱ አሳልፎ መስጠት ስለት ለነሱ መሳል እንዲያደረጉልኝ እንደሆነ እንዲያደርግሎታለሁ የሚል አሁን እንደሚሰራው ወዛሊከ ቢተቀሩብ ኢላ አድሪሐቲህም አንዳንድ ጊዜ መቃብራቸው ላይ ክምር ድንጋዮችን በመከማመር ቤት በመስራት ሊሆን ይችላል። ከዛ በኋላ ደግሞ ወደ መካነ መቃብራቸው መቃረብ ቢዘባኢሂ እርድ ነገሮችን ይዞ በመሄድ ወኑዙሪ ስለት ነገሮችን ወልከራቢን ቁርባኖችን መቃረቢያ ነገሮችን ምንጣፉን፣ ሰንደሉን፣ ምናን እጣኑን በመውሰድ ሊሆን ይችላል። ወዱዓ እነሱን ከአላህ ስብሓነሁ ወተዓላ ውጪ በመለመን ወልስቲጋሰቲ እርዱ ይድረሱልኝ በማለት ወጠለቡል መደድ እርዳታውን ድጋፉን አይለኝ ከጎኔ ቁሙልኝ ምናን የመሳሰለ በየሀገራችን በየመንደሩ የምንሰማው ማለት ነው። ከማሐሰለ ሚን ቀውሚ ኑሂን ማሳሊህም ልክ የኑህ ሰዎች ሷሊ ሰዎቻቸው ሲሞቱባቸው ኑህ የተላከባቸው ሰዎች ማለት ነው። እነዛን ሷሊ ሰዎችን ወደድን በሚል ሐውልታቸውን እዛ ኢባዳ የሚያደርጉበት ቦታ በመስራት እንግዲህ እና ሐውልታቸውን ስናይ መልካም ስራቸውን ያስታውሰናል፣ አርአያቸውን እንከተላለን በሚል ጀመሩት። በስተመጨረሻ ግን እሱን ወደ አላህ መቃረቢያ ወደ አላህ ሱብሓነሁ ወተዓላ መዳረሻ በማድረግ እንግዲህ እነሱ ምን አደረጉ? እነዚህን ሷሊህ ሰዎችን በጊዜ ብዛት አምላክ አድርገው ራሳቸውን የያዙ በስተመጨረሻ ኑህ አለይሂ ሰላም አላህ ነው አምላካችሁ ከሱ ሌላ ሌላ አምላክ የላችሁም አላህን በብቸኝነት ተገዙ ሲሏቸው እነሱ ደግሞ በጭራሽ ብለው ላተዘሩና አሊሃተኩም አሉ የጥሜት ተጣሪዎች ተሰብስበው አድማ አደረጉ ላተዘሩና አሊሃተኩም አማልክቶቻችሁን ምን አታድርጉ አትተው እነ ከማምለክ ወደ ኋላ እንዳትቦዝኑ ተባባሉ። በተለይ አሉ ወላ ተዘሩና ወደን ወድ የሚባለውን አምላክ ስዋዕን፣ የጉስን፣ የዑቅን፣ ነስር የሚባሉትን አምስቱን ደግሞ specially በጭራሽ እንዳትተው በእነሱ ድርድር የለም አሉ። እነዚህ እንግዲህ አምስቱ ሰዎች ሷሊ ሰዎች ነበሩ። እነሱ ሲሞቱ ሸይጣን ሹክ ብሏቸው ሐውልት ሰርተው መቃብራቸው ላይ ከዚያ በኋላ ያመለኳቸው ሰዎች ነው ተብሏል። እንዲህ አይነቱ አባዜ ዛሬም ቢሆን በእኛም ማህበረሰብ ውስጥ በስፋት የምናየው ነው ወከማ አልሐሲሉ ሚን ዑባዲል ቁቡር ልየውመ ፊ ከሲር ሚን አልአምሳር ይሄ በተጨባጭ እንደምናየው በርካታ መቃብር አምላኪዎች በበርካታ አገሮች ውስጥ እያደረጉት ያለ ብዙ ሙስሊሞች ገደል እየገቡበት ያለ ነው። ይሄ የተከለከለና በሷሊሆች ላይ ወሰን ማለፍ ሸሪያው በምንም ሂሳብ የማይቀበለው ነው። ሀራምነቱን የሚያመለክቱ በርካታ የቁርአን ጥቅሶችን ማንሳት ይቻላል፣ ሀዲሶችንም ማንሳት ይቻላል። ለናሙና አንድ ከቁርአን አንቀጽ ስንመለከት ሱረቱ ኒሳ 171 ቁጥር ላይ አላህ ስብሓንሁ ወተዓላ ምን አለ ያ አህለል ኪታቢ ላተግሉ ፊ ዲኒኩም እናንተ የመጽሐፉ ባለቤቶች ወይ በሃይማኖታችሁ ወሰን አትለፉ ድንበር አትለፉ ሃይማኖታችሁ ነቢያቶች ያስተማሩት ብቻ ነው ከዚያ ባሻገር የራሳችሁን ፈጠራ አትጨማምሩና ወሰን አትለፉ ወላ ተቁሉ አላ ላህ ኢላ በአላህ ላይ እውነትን እንጂ አትናገሩ ብሎ ሁሉ የሚባል ወሰን ማለፍን አውግዟል። አህለል ኪታቦች ላይ ያወገዘው እኛ ላይ አይወገዝም ማለት አይደለም። ለእነሱ የመጣው እኛንም ይመለከታል። በሁለተኛ ደረጃ ነቢዩ ሰለላሁ ዐለይሂ ወሰለም በሀዲሳቸው የተናገሩት ኢማሙ አህመድ ነሳኢ የዘገቡትና ሼክ አልባኒ ሶሂ ነው ባሉት ሀዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ያዩህ አሉ፣ ሰዎች ሆይ እያኩም ወልጉልወ ፊዲን፣ በዲን ጉዳይ ላይ ወሰን ከማለፍ ተጠንቀቁ። ዲን የሚባለው እንግዲህ እኔ ያስተማርኳችሁ ነው። ልኬቱም መጠኑም አላህ ባወረደው እኔ ባስተማርኳችሁ መጠን ነው መሆን ያለበት። ከዛ ወሰን አትለፉ። ፈኢነሁ አህለከ መንካነ ቀብለኩም አልጉሉ ፊዲን ፈኢነማ አህለከ መንካነ ቀብለኩም አልጉሉ ፊዲን ፈኢነሁ በሚል ነው እዚህ ላይ የተቀመጠው። አንዳንድ ሪዋያዎች ላይ ፈኢነማ አህለከ መንካነ ቀብለኩም ከእናንተ በስተፊት ያሉ ሰዎችን ያጠፋቸው አልሁሉ ፊዲን በሃይማኖት ጉዳይ ላይ ወሰን ማለፍ ነው። ማንኛውም ነገር ልኬት አለው። ከልኬቱ ሲያልፍ ከጥቅሙ ጉዳቱ ያመዝናል፣ ከትክክለኛው መስመር ያስወጣል። ይሄ እንግዲህ ሁሉ የሚባለው ነቢያችን ሰለላሁ ዐለይሂ ወሰለም እነዚያ ሶስት ሰሃቦች ታስታውሳላችሁ፣ ነቢዩ ባለቤቶች ዘንድ ሂደው የነቢዩን የቤት ውስጥ ኢባዳቸውን ሁሉ ከጠየቁ በኋላ ይህማ ትንሽ ነው እሳቸው ያለፈው የመጪው ወንጀላቸው ስለተማረ ነው እኛ ግን ምን አለን አይነት ነገር ብሎ አንዱ እኔ ላይ ልቆማለሁ ሁሌም አልተኛም አንዱ ደግሞ ሁሌ ጾማለሁ አልበላም አንዱ ሚስት አላገባም አንዱ እንዲህ አላደርግም ስጋ ምናምን የሚባል ነገር አልበላም እያሉ ወሬ ሲያወሩ ለነቢያችን ሲደርሳቸው ነቢያችን ሰዎቹን አስጠርቶ እንዲህ ያላችሁት እናንተ ናችሁ ሲሏቸው እኔ ግን ከእናንተ በተቃራኒ እበላለሁም እጾማለሁም ሚስት ማገባለሁ ሰው የሚያደርገውን አደርጋለሁ በሚል እያንዳንዱን የእነሱን ሀሳብ በተቃራኒው ነግረው ሌሊትም ተኛለው እሰግዳለው ማሉና ከኔ መንገድ መረግብ አን ሱነቲ ፈለይሰ ሚኒ ከመንገዴ ያፈነገጠ ሰው ከኔ አይደለም። ምንም እንኳ ኢባዳ በመጨመር ነው እነዚህ ሰዎች ሌላ ነገር አልነበረም። ነገር ግን ሁሉ ውስጥ ስለገቡ ነቢያችን አካሄዳቸው ትክክል እንዳልሆነ አስቀምጠዋል። ይሄ እንግዲህ እዚህ ቦታ ላይ እስካሁን ድረስ ከተመለከትናቸው አስባቦች ውስጥ አራተኛው ነው አልጉሉቡ ፊ ምናልባት መጽሐፉ ላይ አይታችሁ ከሆነ በምስል የተቀመጠ ነገር አለ መጽሐፋችሁ ላይ መቃብር እንግዲህ በእንደዚህ አይነት መልኩ እንደ ዶሪ ተሰርቶ ሰዎች ዙሪያውን ከበው እንደ ቤተ ክርስቲያን አጥር ሲሳለሙት፣ ሲስሙት፣ ብረቱን ሲይዙ እዛ ላይ ምናን ሲያለቅሱና ሲያነቡ የሚያሳይ ምልክት ነው። ይሄ ህገ ወጥ ነው በሚል X ተደርገዋል። አሁንም እኛ መቃብሮች አካባቢ ሀገራችንን ብንሄድ ከዚህ እምብዛም ያልራቀና እንደውም የከፋና የባሰ ነገሮችን የምናይበት ሁኔታ ነው ያለው። እንግዲህ እስካሁን ድረስ ያው አስባብል ይሄ ኢንሂራፍ የኢንሂራፍ መንስኤዎችን ነው እያየን እየተመለከትን ያለ ነው። እዚህ ጋር በአምስተኛ ደረጃ የሚነሳው አተቅሊዱ ለአዕማ ነው። ሌላው ሰዎችን በጭፍን መከተል የሚባለው ነገር ነው። በጭፍን መከተል የሚባለው ወሆ ሙታባአቱ ለአባኢ ወልዑለማኢ ወሳዳቲ ወልኩበራ እነዚህ አባቶችን፣ ዑለማዎችን፣ ትልልቅ ሰዎችን፣ መሪዎች የሚባሉ ሰዎችን እነሱን ዝም ብሎ በጭፍን መከተል ወጣዓቱ ለአምያ በጭፍን እነሱን መታዘዝ ሚን ገይሪ ደሊልን ወላ ቡርሃንን እንግዲህ ወጣዓቱ ለአምያ ኢለሁም ማለት እነሱን በጭፍን መታዘዝ ያለምን ማስረጃ ሳይጠይቁ ወላ ቡርሃን ደሊልና ቡርሃን አንድ ነው ምንም ማስረጃ ዋቢ ሳይጠይቁ በጭፍን እነሱ ያሉትን ነገር መከተል ይሄም ብዙ ሰዎችን ከትክክለኛ እምነት እንዲያፈነግጡ የሚያደርግ ነው። ይህንን በተመለከተ ወቀድ ጃአ ፊ አዲለቲን ከሲራ በበርካታ ማስረጃዎች ሰዎችን በጭፍን መከተል እንዳሌለ መረጃ መጠየቅና በመረጃ ላይ ከተመሰረተ ብቻ መከተል እንዳለብን የሚያሳዩ በርካታ ጥቅሶች አሉ። ከነዚህ መካከል ሰዎች የመካ ሙሽሪኮች ሌሎቹ ትክክለኛው መንገድ ተከተሉ ሲባሉ ሁልጊዜም ያቀርቡት መከራከሪያ ትክክለኛው መንገድ ተከተሉ ሲባሉ በል አይ እሱን አንከተልም ቃሉ እና ይህንን ለምን ታደርጋላችሁ መረጃ አላችሁ ይጠቅማችኋል ይጎዳችኋል ሲባሉ ቃሉ እና ወጀድና አባአና አላ ኡመቲን አባቶቻችንን በሃይማኖት ላይ አግኝተናል በመንገድ ላይ ወይና ለአታሪህም ሙህተዱን እኛ የእነሱን ፈለግ ተከትለን እንመራለን በዚያ ነው የምንጓዘው ብለው ቁርአን ይህንን ድርጊታቸውን አባባላቸውን ሱረቱ ዙኽሩፍ ላይ ኮንኖታል በሌላም ቦታ ወቃሉ ረበና እና አጣዕና ጀሃነብ ሲገቡ ጥፋታቸውን ራሳቸው ሲያምኑ ሱረቱል አሕዛብ ላይ ጌታችን ሆይ እኛ መሪዎቻችንን ታላላቆቻችንን በጭፍን ታዘን ነው ፈአደሉነ ሰቢለ መንገድን አሳሳቱን እጥፍ ድርብ ቅጣት ስጣቸው እያሉ እርግማን ማታ እንደሚያወርዱ ቁርአን ገልጸውልናል። በጭፍን መከተል ምን ያህል ዋጋ እንደሚያስከፍል ማለት ነው። በሌላም ቦታ ላይ ተኸዙ አሕባረሁም ወረህባነሁም አርባበን ሚን ዱንላህ እነሱ ሊቃውንቶቻቸውንና ባህታዊዎቻቸውን ከአላህ ሌላ ጌቶች አማልክቶች አድርጎ ያዙ የመርየምን ልጅ መሲህን ብሎ ሱረቱ ተውባ 31 ቁጥር ላይ አንስተዋል እንግዲህ ሊቃውንቶቻቸውና ሃይማኖት አባቶቻቸውን ምንድነው ማዕናው አነው ምተበዑሁም ፊ ተህሊል ማ ሐረመ አላሁ አላህ ሐራም ያደረገውን ነገር ሐላል ሲያደርጉላቸው እሺ ብለው በጭፍን መከተላቸው ወተህሪም ማ አላህ ሐላል ያደረገውን ደግሞ ሐራም ነው ሲሉ ቢላ ሁጀትን ወላ ቡርሃን ማስረጃቸውን ሳይጠይቁ በጭፍን መታዘዛቸው ይሄ <clears throat> ምን አድርጓቸዋል? ከአላህ ዘንድ አስወቅሷቸው ቀሳውስቶቻቸውና ባህታዊዎቻቸውን እንደዚሁም የሚሪም ልጅ ከአላህ ሌላ አምላክ አድርገው ያዙ የሚለው ውስጥ አስገብቷቸዋል። በዘመናችንም እንዲህ በጭፍን መከተል በዓለማችን ላይ በስፋት እናያለን። በዚህ ወፊ አስሪን ልሐዲስ ይላሉ። እዚህ ላይ አተቅሊዱ ልአማ ፊ ልአስር ልሐዲስ በአዲሱ ዘመን ጭፍን ተከታይነት በደንብ ጎልቶ ይታያል። አሁን ባለንበት ዘመን ማለታቸው ነው። ነጂዱ ሚሳለይኒ ባሪዘይን ሁለት ግልጽ የሆኑ ናሙናዎችን ምሳሌዎችን ማየት እንችላለን። የሀዘ ተቅሊድ ልአዕማ ለዚህ ለጭፍን ተከታይነትና ወቲልከ ጣዓት ልአምያ ለጭፍን ታዛዥነት ማለት ነው። ለምሳሌ ምን ውስጥ እናገኛለን ይሄንን ነገር ጭፍን ተከታይነትና ጭፍን ታዛዥነት ጣኢፈቱ ሱፊያ ውስጥ የሱፊያ አንጃዎች ውስጥና ጣኢፈቱ ራፊዳ የሺአ አንጃዎች ውስጥ እናያለን አለተይኒ እነዚህ ሁለት አንጃዎች ወቃዓታ ፊ ተቅሊድ ጭፍን ተከታይነት ውስጥ ጭልጥ ብለው የተዘፈቁ ናቸው ሊመሻይኽ ዱላል ለጠማማ ሼኾቻቸውና ወአኢመቲሱ ለክፉ መሪዎቻቸው ቢገይሪ በሲረትን አው ብርሃንን ያለምንም ማስረጃ ያለምንም በቃ በጭፍን ወጃአሉ ጣዓተ ለሁም ጣዓተን ሙጥለቀተን አምያ መሪዎቻቸውን ሱፊዮቹ ጋር ሺያዎቹም ጋር ደግሞ ኢማሞቻቸውን መታዘዝ በቃ በጭፍን መታዘዝ ግዴታ ነው ብለው ደምድመዋል። እነሱ እነሱ ለምን ብሎ መጠየቅ እንደ ነውር ነው ያስቀመጡት። ፈአህዱሁም ማአ የሱፊያ ጋር አንዱ ለምሳሌ አንዱ ሰው የሱፊ ሼኼ ነው ብሎ ከያዘው ከልመይቲ በይነ የደይ ሙገሲል ልክ ሟች <coughs> አጣቢው ፊት እንደሚሆነው ነው መሆን ያለበት ይላሉ። በቃ ማለት ሲያገላብጠው ይቀልቡ ከይፈሻ እንደፈለገ ሲያገላብጠው አብሮ መገላበጥ ማለት ነው። ለምን ብሎ መጠየቅ እንደ ነውር የሚታይበት ሂደት ነው ያለውና እንግዲህ ይሄም ጭፍን ተከታይነት ሰዎችን እንዴት ገደል እንደሚከታቸውና ከትክክለኛ አቂዳ እንደሚያስወጣቸው አይተናል። ይሄም አንዱ መንስኤ ነው ማለት ነው። ሌሎች ቀሪ መንስኤዎች አሉ። አላህ ካለ በሚቀጥለው ፕሮግራማችን ላይ ሌሎችን ነገሮችን ጨምረን እንመለከታለን። ለዛሬ እዚሁ ላይ ያበቃን። ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም